ቀለል አድርጎ ማየት ቢሁሩማቲ ሁሩማቶቹን የእሱን ክብሮች ማለት ነው። የተከበሩ የእስላምን እንትኖች ቀለል አድርጎ ማየት الاستهزاء ማፌዝ ማለት ቢዲን በዲን ማፌዝና ማሾፍ ሪደቱን አንል ይችላል ከኢስላም መመለስና መውጣት ነው። وخروج عن الدين بالكلية ሙሉ በሙሉ ከ دين الإسلام ማፈንገጥ ነው። قال الله تعالى አላህ እንዲህ ይላል፣ قل በላቸው أبالله በአላህ ወአያቲሂ በአንቀጾቹ ወረሱሊሂ በመላክተኛው ኩንቱም ተስተዚኡን ነበር እንደስታሾፉ የነበረው አታዕተቢሩ ምንም ምክንያት አታምጡ ቀድ ከፈርቱም ክዳችኋል ባዕደ ኢማኒኩም ካመናችሁ በኋላ ተባሉ ይህን ያሉበት ምክንያት አለ ይቺ አያ የወረደችበት ምክንያት ፊ ተቡክ በተቡክ ዘመቻ ጊዜ ነብዩ አለይሂ ሰላቱ ወሰላም የመጨረሻ ያደረጉት ዘመቻ ነው የተቡክ ዘመቻ ከዛም በኋላ غزو አላደረጉም ነብዩ አለይሂ ሰላቱ ወሰላም ከፍተኛ ጦርም የተሰማራበት ይህ ዘመቻ ነበር በዚህ በዘመቻ ጊዜ ነብዩ አለይሂ ሰላቱ ወሰላም ነገ ወደ ተቡክ እንዘምታለን ሲሏቸው ሙናፊቆች በሌላ ጊዜ ከተቡክ በፊት አሁን ቁጥራቸው በጣም ጨምሯል። በስምንተኛው መካን ከፈቱ፣ በዛ ሁነይን ዘመቱ፣ ከዛ በዘጠነኛው የተቡክ ዘመቻ ነበር። በተቡክ ዘመቻ ጊዜ ሙናፊቆች ምን አደረጉ? ሰሃቢዎችን ውስጣቸውን ለመብላትና ሞራላቸውን ለመዝጋት የሆነ ሴራ ሴሩ። ሳሴሩ ምን አሏቸው መሰላቸው? ማራአይና ሚስለ ቁራኢና ሀኡላ እነ አቡበክርና ዑመርን እኮ ነው እንደነዚህ እንደ አንባቢያ እነዚህ ቁርአን አፍዘናል ቁርአን አንብበናል እንደሚሉት ሰዎች አላየንም። ምን አርገቦ ቦጡነን ሆዳሞች እንደነዚህ ስግብግቦች አላየንም። ወላ አክዘቡ አልሱነን ዋሹ ምላሳቸው ውሸታሞች እንደነዚህ አላየንም። ወላ አጅበኑ እንደልቃ የጦር አውድማም ላይ ፈሪ እንደነዚህ አላየንም። ሞራሌ ለመጉዳት ማለት ነው። የሙናፊቆች ባህሪ እንዴት ነው? እንክትክት ሽብርብር ሊያደርጓቸው ማለት ነው። ሆዳሞች ውሸታሞች እነማን ነው ውሸታ የሚሏቸው? እነ አቡበክርን፣ እነ ዑመርን፣ እነ ኻሊድን ሱብሃንአላህ እነ ሰልማኑል ፋሪስን ውሸታሞች ወላ አርገቡ ቡጡነን ሆዳሞች ወላ አጅበኑ እንደልቃኢ ጦር አውድማ ላይ ፈሪዎች እስካሁን ድረስ ማን ያመጣው እስከ ዘጠነኛው ዓመት ድረስ መካን ማን ከፈተ ሁነይን ማን ከፈተ ኸይበርን ማን ከፈታት በሰባተኛው የኸንደቅን ጦርነት ማን በተለ እሁድ ላይ ማን ተዋጋ እነዚህ ሰዎች ነበሩ ግን ምን አሏቸው ማራአይን አላየን ምስለ ቁራኢን ሀኡላ እንደነዚህ እንደ አንባቢያን እንደሚባሉ እነዚህ ቁርአን አንብበናል የሚሉት ምን ምንድን ነበር ያልኩት? ምን አላየንም? ሆዳሞች፣ ውሸታም፣ ፈሪ እንደነዚህ አላየንም ማለት ይችላሉና ማሊክ ብን አውፍ የሚባለው ወላሂ አንተ ሙናፊቅ ውሸታም፣ አንተ ውስጥ ያለ ጥላቻ እንጂ እንደነሱ ጀግና ያለን ታውቃለህ አለ። ወላሂ ለኡኽቢረነ ረሱለላህ ለአላህ መላክተኛ ነግራቸዋለሁ እኔ ጌታ ያለህ አለ። ማሊክ ኢብኑ አውፍ ልክ ነብዩ ጋር ሲደርስ ቀድ ሰበቀሁል ቁርአን ቁርአን ቀድሞት ደርሷል። ቁርአን ቀድሞት ደርሷል። ወለኢን ሰአልተሁም ብትጠይቃቸው እንዴት እንደዚህ ትባባላላችሁ በሰሃቦች ላይ እንደውም ያሉት ነገር ምንድን ነው? ለይሰል ቂታሉ ማዓ ጀላድ በኒ አስፈር ከበኑ አስፈር ከሮም ከነጮች ጋር መዋጋት ለይሰ ከቂታል ባዕድን አልባዕድ ነህኑ ልዓረብ እንደኛ እንደ አረብ አረብ እረኛ ጋር የምትዋጋ እንዳይመስልህ እየቆራረጠ ይጥልሃል አላቸው። እነማንን ነው እንደዚህ የሚያስፈራሯቸው? ሰሃቦችን። ምክንያቱም ተቡክ ላይ ያሉት ሮማውያን ነበሩ። የሮም ወታደር ነው ያለው። አትችሉም ጀላዱ በኒ አስረ ነጮች ጋር መዋጋት ማለት ከአረብ ጋር መዋጋት እንዳይመስላችሁ ብሏቸዋል። ሰሃቦችን ለማስፈራራት ترهيبا وإرجافا ለማር ለማርበስበስና ለማሸበር ነው እንደዚህ የሚሉት አማኞችን ከወዲሁ psychological ሊጎዷቸው ማለት ነው። አላህ ምን አለ? ولئن سألتهم መሐመድ ብትጠይቃቸው ليقولن ይለዋል إنما كنا نخوض ونلعب እኛ እኮ ዝም ብለን ወሬ ወነልዓብ እየቀለልን ነው እንጂ መንገድ ልንገፋበት እንጂ እኮ ለሌላ ብለን አይደለም። ዝም ብለን ነው የአጋጣሚ ወሬ ነው ይለዋል። እንደዚህ በላቸው፣ ቁል በላቸው፣ በላቸው፣ ምን በላቸው? አቢላሂ እና ቢቀለድስ አቢላሂ በአላህ ወአያቲሂ በአንቀጾቹ ወረሱሊሂ በመላክተኛው እንደ ቢቀለድስ በእነዚህ ይቀለዳል በላቸው። ኩንቱም ተስተዚኡን በዛ ነበር ሲታሾፉ የነበረው እነማ ኩና ነኹዱ ወነልዓብ ይችን አለ ቁርአን ቀድመው እነሱ መጥተው ለነብዩ ከማለታቸው በፊት ቀድሟቸዋል። አረፍተ ነገሩ ምን እንደሚሉ ወደፊት መጣና ምን አላቸው? ቢነት ሰዓቲና ቀፊ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱልን የግመላቸውን ቀጭ ይዞ ልጓሙን ይዞ እንዳላቸው እነማ ኩና ነኹዱ ወነልዓብ አላቸው። ልክ ቁርአኑ እንዳለው እነማ ኩና ነኹዱ ወነልዓብ እኛ ዝም ብለን ተራ ወሬና ወነልዓብ እየቀለድን ነበር መንገድ ለመቁረጫ የፈጠርነው ወሬ እንጂ ከውስጣችን አልነበረም አሉ። ቁል በላቸው በላቸው ስለተባለ አንድም ነገር አልጨመሩም ነብዩ አለይሂ ሰላቱ ወሰላም። ሰውየው ራሱ እግሩ እየተጎተተ ነበር። ያ ረሱላህ አረ ቀልዳችንን ነው አረ አውቀን ነው እያላቸው ነበር። እግሩ እየተጎተተ ግን ነብዩ ይችን በሉ ስለተባሉ ይችን ነበር የሚለው አቢላሂ በአላህ ወአያቲህ በአንቀጾቹ ወረሱሌ በመላክተኛው ኩንቱም ተስተዚኡን ስታፌዙ ስታሾፉ የነበረው በዚህ ነው። ላተዕተቢሩ ምንም ይቅርታ ምክንያት አታምጡ። አተዕተቢሩ ምክንያት አታምጡ። ቀድ ከፈርቱም ክዳችኋል። ባዕደ ኢማኒኩም ካመናችሁ በኋላ በላችኋል። ካነ ላየዚዱ አለ ሀዛ ከዚህ ውጭ ምንም አይጨምሩም ነበር ነብዩ። አረ ኢነማ ኩና ነኹድ ወነልዓብ እያላቸው አቢላህ ወአያት ወረሱል ኩንቱም ተስተሲኡን ላተዕተቢሩ ቀድ ከፈርቱም ባዕደ ኢማኒኩም አሁንም ይላቸዋል። አሁንም ይህንን ይመልሳሉ። ለምን በሉ የተባሉት ነብዩ ይህን ስለሆነ አደጋ ነው በድን ላይ ማፌዝ ማለት ነው። በድን ላይ ሶፍ በድን ላይ መቀለድ هذه الآية አንቀጽ ተድሉ ትጠቁማለች አና እነ الاستهزاء ማፌዝ ቢላህ በአላህ ማሾፍ ኩፍሩን ክህደት ነው። በምን ነበር ያሾፉ? በአላህ አሾፈዋል። ምን ነበር ያልነው እ እንደነዚህ እንደ አንባቢያን ምን የለም ጎዳም ውሸታም ፈሪ ነው አይደል? እዚህ ውስጥ አላህ የሚል አለ፣ ረሱል የሚል አለ። ረሱል አብረው ተመተዋል። አንባቢያን ሲባሉ ነብዩም ገብተዋል። የሚነበበው ምንድን ነው? ቁርአን ቁርአን ያነበበን ነው እንደዚህ ያደረጉት። ስለዚህ ቁርአንን ያመጣው ማን ነው? ነብዩን የላከው ማን ነው? በአጭሩ በአላህ በአንቀጹ በመላእክተኛው ሰሃቦች ማለት እነዚህ ማለት ነው። በቃ ሰሃባን ሰደብን ማለት እነዚህ ጋር ነው ጦርነቱ ማለት ነው። ሰበበ ኑዙሉን ተመልክተን هذه الآية ይቺ አንቀጽ ተድሉ ትጠቁማለች على أن الاستهزاء ማፌዝ بالله በአላህ ማሾፍ ኩፍሩን ክህደት وأن الاستهزاء بالرسول بملاك سنة ما فيه كفر كهداتنا وأن الاستهزاء ما فيه في آيات الله قال الله أن القصص كفر كهداتنا فمن استهزاء لا شوف بواحد باندو من هذه الأمور بأن الزبودات فهو مستهزئ بجميعها فهل من ذاك الزن المتخيل بقرآن يا إيه. كذا بقى الله ما في زن بنبي ما في زن بصحابة ما في زن بدين الإسلام ما في زن يقول بملو باندي يا كذا باندي يا شوف فهل من ذاك الزن أقول بنا ሲያሾፉ በሰሃቦች ብቻ ነበር ያሾፉት እነሱ። ነብዩም ገቡ፣ ቁርአኑም ገባ፣ አላህም ገባ ሲሉ ስለዚህ ፈመን ተዛአ ያሾፈ ቢዋሂድን በአንዱ ምን ሀዚህ ኡሙር ከነዚህ ጉዳዮች በምን በምን ማለት ነው? በረሱልም ይሁን በአላህም ይሁን በአንቀጾችም ይሁን በአንዱ ያፌዘ ከሆ ይህ ሰው ሙስታጂኡን ሾፈኛ ወይም ፌዘኛ ይባላል። ቢጀሚዒሃ በሁሉም ያፌዘ ይባላል። ገብታችኋል? ገብታችኋል? ወለዚህ ሐሰለ የተከሰተው ምን ሀኡላኢል ሙናፊቂን ከነዚህ ሙናፊቆች የተከሰተው አነሁም ሙናፊቆች እስተህዘኡ አፌዙ ቢረሱል በመላክተኛው አፌዙ ወሰሐበቲ በሰሐቦችም አፌዙ ፈነዘለትን አያ አንቀጽቱ መጣች። ምን ብለው ነበር ያፌዙ? የሚነግረኝ አብዱሰላም ምን ነበር ያሉት? ማራአይና ምስለ ቁራኢና ሀኡላኢ አረብያውን ያዙት ምን ነበር ያሉት? አርገቡ ቡጡነን ወላ አክዘቡ አልሱነን ወላ አጅበኑ እንደ ሊቃ ትርጉሙ ምንድን ነው? ወደ አሙስ በጦርነት ጊዜ ፈሪዎች ነቢዩንና ሰሃቦችን ወለዚ ሐሰል የተከሰተው ምን ሀኡላ المنافقين ከእነዚህ ሙናፊቆች አነሁም እነዚህ ሙናፊቆች እስተዘኡ አፌዙ አሾፉ ቢረሱል በመላክተኛውና በሰሃበቲ በሰሃቦቹ አፌዙ ቀጥታ ፈነዘለት الآية አንቀጽቱ መጣች ፈለስቲዛኡ بهذه الأمور በእነዚህ ማፌዝ ሙተላዚሙን የተያያዘ ነውና የተያያዘ ነውና አንቀጽቱ ምን ብላ መጣች አቢላሂ ቁል አቢላሂ ወአያቲ ወረሱሊ ለምን ሙተላዚም ነው የተያያዘ ነው በቁርአን ካፌዛ እንዲ ሰው በማን አፊዟል በአላህ አፊዟል ሙተላዚም ነው ቁርአን ያመጣው እሱ ነውና በቁርአን ያፈዘ በማን አፊዟል በነብዩ አፊዟል ለምን ለምን ሙተላዚም لأن النبي صلى الله عليه وسلم أتى به ነብዩን አፊዞት የመጡት ስለዚህ በሰሃቦችና በነብዩ ላይ ነበር እነሱ ያፈዙት ፈነዘለትን አያ አንቀጿ መጣች ፈልስቲዛው ቢያዚህ ኡሙር በእነዚህ ጉዳዮች ማፈዝ ሙተላዚሙን የተያያዘ ነው الذين እነዛ የስተኺፉነ ቀለል አድርገው የሚመለከቱ ቢተውሂድላሂ ተዓላ በአላህ ተውሂድ ላይ ቀለል አድርገው የሚያዩ ሰዎች አደጋ ውስጥ ናቸው። ተውሂድ ተውሂድ አትበለው። ምንድነው ተውሂድ እንላለን። ወላሂ ሱብሃንአላህ ከተውሂድ በላይ ምን አለ? ተውሂድ ካልተማረ አንድ ሰው ተውሂድ ከሌለው እንደፈለገ ለምን ኩቱበ ሲታን አይጨርስም? ተውሂድ ውስጥ ማጠራቀም አለበት። ሄዱ ለተውሂድ ነው መሰረታችን። የሰሃባ መሰረት ተውሂድ ነው። ጀግና የሆኑ ሰሃቢዎች እኮ لأن التوحيد دخل واستقر وثبت في قلوبهم ለዚህ ነው እርግጠኛ የሆኑት በማንኛውም ነገር ላይ አተውሂዱ አውላ አውላ አወለን ተውሂድ ወአወለን ተውሂድ ወአወለን ተውሂድ ግድ መጠንከር አለብን በሱ ላይ ቢያንስ ቢያንስ አንተ ቅራአት ስትቀራ ብሎ ከጎን ትይዛለህ። አንድ ኪታብ ተውሂድ ከጎን ያዛለህ እሺ ማለት ነው። ፍትህም ያስፈልጋል። ተውሂድ ብቻ ያዝ አይደለም። አንድ የሆነ ነገር ካዝ ተውሂድ ነገር ያስፈልጋል። ለምን ተውሂድ ላይ ጠንካራ መሆን አለበት። ሱና ቤዝ ያንተ ኮንዲሽናል ስለሆነ ስለዚህ ዛው ቢሃ ኡምር ሙተላዚም የተያዘ ነው። ከነዲነ እነዚያ ሰዎች يستخفون بتوحيد الله በአላህ ተውሂድ ላይ የሚያቃልሉ ወይዓዝሙነ የሚያከብሩ ዱዓ ገይሩ ሌላን መለመን ሚነል አምዋት ሙታንን መለመንን የሚያከብሩ ወኢዛ ኡሚሩ ሲታዘዙ ቢተውሂድ በተውሂድ ሲታዘዙ ወኑሁ ሲከለከሉ አን ሽርክ ከሽርክ ሲከለከሉ እስተከፉ ዛሊክ ይህን ቀለል አድርገው ያዩታል። ይህ በጣም አደጋ ነው። እዚህ በቃ ነው።